ሰላም ጤና ይስጥልኝ ውድ የከዚህም ከዚያም ፕሮግራም አድማጮች፣ ይህ በኢትዮጵያ በሳምንት በሳምንት አንድ ጊዜ የሚቀርበው የመዝናኛ ክፍለ ጊዜ ዝግጅታችን ነው። የዛሬ ፕሮግራማችን የሚሆነው በውጭ ዓለም ተወልደው ወደ ኢትዮጵያ በተለያዩ አጋጣሚ ሲሄዱ ከሚገጥማቸው የባህል ልዩነት በተመለከተ ካነበብነው አጠር ያለች ጽሁፍ ይኖረናል። ከዚያም በማስከተል ከአድማጮቻችን ከተላኩ መልእክቶች መሀል ቤሩት የምትገኘው ሰላም አዲስ አበባ ለሚኖረው ፍቅረኛዋ ሳሚ የላከችልን መልስ እናቀርብላችኋለን። እንዲሁም በየዝግጅታችን ጣልቃ አዝናኝ የሆኑ ሙዚቃዎችና ማስታወቂያዎች፣ ሌላም ሌላም ዝግጅቶች ይኖሩናል። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የጋበዝን በዚህ ሙዚቃ ፕሮግራማችንን እንጀምራለን። Love it, love it, love ሁሉም ባይሆኑ አንዳንዶቹ አገር ቤት ሲሄዱ የሚገጥማቸው የባህል ተጽዕኖ በተመለከተ ያነበብነውን አንድ ጽሁፍ እናቀርብላቸዋለን። እዚህ አዱ ገነት የሚወለዱ ልጆች እንደ ወላጆቻቸው አቅም ትምህርት ቤት ተመርጦላቸው ይማራሉ። ድሮ ድሮ ወላጆቻችን ማስመዝገቢያ ብቻ ከፍለው አስር ወር ሙሉ በነፃ እንድንማርበት የሚያስገቡን ትምህርት ቤቶች አሁን ቢኖሩም ለምርጫ ግን አይቀርቡም። በፉክክር የግል ትምህርት ቤቶች ውስጥ ልጁን ማስገባት ፋሽን ሆኗል። የመንግስት ትምህርት ቤት ሲያስተምሩ የነበሩት መምህራንም በደሞዝ ምክንያት ምርጫቸው የግል ትምህርት ቤት ሆኗል። ታዲያ በጣም የሚደንቀው ነገር teacher ብለን ስንጠራቸው እንዳልነበር Mister ና Miss ብላችሁ ካልጠራችሁን አንደነግጥም፣ ዞር አንልም ማለታቸው ነው። አቤት ማለታቸው ቀርቶ ግልምጫው ባይከተል ጥሩ ነበር። አንድ ገጠመኝ ትዝ አለኝ። ከባህር ማዶ ለረፍት የመጣ አንድ ወጣት የድሮ መምህሩን መንገድ ላይ አግኝቷቸው teacher ህይወት አስታወሱኝ፣ ድሮ እውቀቴ ወገኔ አስተምረውኛል እኮ ቢላቸው teacher ህይወት አይናቸውን እያጉረጠረጡ መጀመሪያ በአግባቡ ጥራኝ፣ Miss ሂዊ ነኝ። እርግጥ ድሮ እዚያ ትምህርት ቤት አስተምር ነበር፣ አሁን ረስቸዋለሁ፣ አስተምሬ ይሆናል አሉት። የ Miss ሂዊ መዘባነን ገርሞት እርግጠኛ ነኝ ይህኔ ፕሮፌሰር እንኳን ባይሆኑ ረዳት ፕሮፌሰር ሆነዋል ብሎ አሾፈባቸው። ይህ ጨዋታ ካሰብኩት የጨዋታ ርዕስ ባይመሳሰልም የሚጠጋጋ ነገር ግን አለው። ልጅነት ደስ ይላል። በራሱ ደስታን ያበዛዋል። እንደ ድሮ ስለ አፈር መፍጨትና የጭቃ ግንብ ወይንም ግድብ መስራት አይወራም። ባይሆን ስለ PlayStation software ሊዘገዘግ ይችላል። ይሄ የአሁኑ ልጅነት ሲጣቀስ ነው። እኛማ የመቀመጫቸውን የጉልበታችንን አካባቢ ሶሪ ሲሳሳ እየተጣፈልን ያደግ ነው። አሁን ደግሞ ቤት ውስጥ የድሮ መጽሐፍ በድንገት መሀሉን ከፍቶ የሚያነብ ልጅ መጣፊያ የሚለውን ቃል አይቶ ትርጉሙን ጠየቀ። ከቤት ሰራተኛ ጋር የሚጨቃጨቅበት ትክክለኛ ትርጉሙ ሲነገረውም በሳቅ የሚፈርስበት ጊዜ መጥቷል። እዚህ አዱ ገነት ከልጅ አስተዳደግ ጋር ያለው ጣጣ ተወርቶ አያበቃም። ትምህርታዊ የካርቶንቹን ብቻ ማየት የሚገባቸው ልጆች 24ና ፕሪዝን ብሬክን እየተከታተሉ ልክ እንደየቤተሰቦቹ የአክተሮችን ስም እየጠራ ለወላጆቹ ሲያዋክለኛ ትርጉሙ ሲነገረውም በሳቅ የሚፈርስበት ጊዜ መጥቷል። እዚህ አዱ ገነት ከልጅ አስተዳደግ ጋር ያለው ጣጣ ተወርቶ አያበቃም። ትምህርታዊ የካርቶን ፊልም ብቻ ማየት የሚገባቸው ልጆች 24 እና Prison Break ን እየተከታተሉ ልክ እንደየቤተሰቦቹ የ actor ኦችን ስም እየጠራ ለወላጆቹ ሲያወራ ተው ተብሎ በቁጣ ቢታይ የሚከተለውን ነገር ወላጅ ብቻውን አይችለውም። የልጁን አጸፋ ምላሽ በቡድን ተደራጅቶ መመልከትም ያስቸግራል። እስኪ ባህር ማዶ ስላሉ ልጆች እናውራ። መቼም በውጭ ሀገር የሚወለድ የሀበሻ ልጅ እንደተወለደበት ሀገር ወግና ደም ማደሩ ብዛት ያለው የሚያስክር ግዴታ ነው። የሀበሻ ደም አለህና አባቶቼ እኔ እንዳሳደጉኝ የት እንደዋልክ ምን እየሰራ እንደዋልክ ጭን እስር ገብቼ በቁንጥጫ መዝልጌ ልጠይቅህ ማለት አይቻልም። ልጆቹ ቁጣ ሲጀመር ተቆጪውም አሊያም እንደኛ መሬት መሬት ሳይሆን አይናቸው የሚያርፈው ስልክ ላይ ነው አሉ እና አይን ዋን ዋን በፍጥነት መጥተው የተቆጪውን አፍ ይዘጋሉ ብለው አወሩልኝ። ልጅን በጨዋነት ማሳደግ ከባድ ነው የሚሉ ወላጆችም አጋጥመውኛል። ታዲያ ባለጌ የሆነው እንዲያድጉ ነው እንዲወለዳቸዋቸው ብዬ ከራከራለሁ። በአለም ላይ ያሉ ህጻናት ሁሉ እንዲጣመሙም እንዲቃኑም የሚያደርጓቸው ወላጆቻቸው ናቸው። በተለይ በተለይ በአሜሪካ የሚወለዱ ልጆች ሀገራቸውን እንዳይረሱ መላ መበጀት አለበት። አንዳንድ ወላጆች ልጆቻቸውን ለእረፍትና ለጉብኝት ወደ ሀገር ቤት ሲያመጧቸው ሀገሪቷም እንደምትመስል አስቀድመው ባለመናገራቸው ከሽንት ቤት ጀምሮ እስከ መኝታ ቤት ባልተመቸንም ጭቅጭቅ እረፍቱ ወደ ንዝንዝ ይቀየራል። የፓንኬክ መስሪያ ዱቄት ጭነው የመጡ ወላጆችንም አውቃለሁ። ከምር እንነጋገር ከተባለ እነዚህ ልጆች ከአያትና ከዘመዶቻቸው ጋር በአስተርጓሚ መግባባታቸው ተገቢ ነው ትላላችሁ? አንዳንድ ሰዎች ከወፌ ቆመች ጀምሮ በአጠቃላይ በአማርኛ የቤት ውስጥ ጨዋታ እየተጫወቱ ልጆቻቸው ዘይቤያዊ አነጋገሮችን ሳይቀር ጥንቅቅ አድርገው ያውቃሉ። እነዚህ ልጆች የራሷ ፊደል፣ ቋንቋ፣ ባህልና ሌሎች ለየት ያሉ ትውፊቶች ያሏት ሀገር ያላት እንዳላቸው ያውቃሉ። ሀሳባቸው ሁሉ አሜሪካ ሁለተኛ ሀገራቸው እንደሆነች እያውቡ ያድጉና ኑሯቸውንም ስራቸውንም ኢትዮጵያ ላይ አድርገው ለመኖር ይመኛሉ። ደስ የሚል ምኞት ነው። እኛም ለእነዚህ ልጆች እንደ ሀሳባቸው እንዲሰምረን ጸልያለን። እንግሊዝኛ ቋንቋ እንጂ እውቀት አለመሆኑን የሚናገሩ ሰዎች ተበራክተዋል። አሜሪካ መኖር አፍሪካ ከመኖር ይሻል ይሆናል። ግን የአፍሪካን ብሎም የኢትዮጵያን ኑሮ መኖር ግን አያስጠላም። ዋናው ከልጅነት የሚጀምር ልምምድ ነው። ወደ ሀገር ቤት የሚመጡ የሀገር ልጆች በሀገር ተወላጆች እንዳይስቁ አማርኛ መናገራቸው ብቻ በቂ የሚሆንበት ጊዜ አለ። አማርኛ ከቻሉ በአማርኛ ተናጋሪዎች መሳቅ አይችሉምና ነው። የፖለቲካ አመለካከትና ሌሎች ነገሮች ወደ ልጆች እንዲያወርድና በበጎ መታሰብ ያለበትን የሀገር ፍቅር እንደ ተራ ነገር እንዳያዩት ማዳመጥ ከጀመሩበት ጊዜ ጀምሮ እየወተወቱ ማሳደግ ከተወቃሽነት ያድናል። እኔ መናገር ከጀመርኩ ሰው ያዳምጠኛል እስካልኩ ድረስ ቀጥላለሁ። ትንሽ ፈገግ የሚያስብል ነገር ጣልል አድርግ ልጁ ብዙም አማርኛ አይችልም። ሀገር ለማየት አጎቶቹ ዘንድ አርፏል። የአንድ አጎቱ ሚስት ጎረቤት እየላከችው ሄደህ ወይዘሮ ሺምልጃሽን ቡና ጠጡ በላቸው ይሉታል። ልጁም ወደ ተላከበት ሄደና የተላከው ጠፍቶበት አይን አይናቸውን ያቸዋል ወይዘሮ ሺምልጃሽ በሁኔታው ተገርመው ምን ነው ምን ፈልገ መጣ ቢሉት አይኑን እያቁለጨለጨ እማማ አክስቴ ስታርባክስ እንሂድ ብለዋል ብሎ አረፈው። ከዚህ በኋላ ምን የሚያስቅ ነገር አለ ትላላችሁ? ሌላም ገጠመኝ ሰማው ሶስት እንግዶች እድሜያቸው ከ10 እስከ 16 የሚሆኑ ወደ ሀገር ቤት መጥተው ሶፋ ላይ ቁጭ ብለው ከያታቸው ጋር በመጫወት ላይ ሳሉ ከውጪ ጭፈራ ይሰማሉ። ለአያታቸው አንዱ ጥያቄ ያቀርባል። እማማ ውጪ የሚሰማው ምንድን ነው አላቸው። ቡሄ ስለሆነ የቡሄ ጭፈራ ነው፣ ሂዱና በር የዋቸው ተብለው ግር ብለው ለማየት ሲወጡ ዱላ የያዙ አስር የሚሆኑ ወጣቶች አሲዮ ቤሌማ እያሉ ዱላቸውን ሲያማቱ በሩን በኃይል ወርውረው ወደ ቤት ሮጠው ገቡ። አያት ግራ ተጋብተው ምን ነው ምን ሆናችሁ ቢሏቸው አይማማ አያቴ፣ ይሄ ምን ጭፈራ ነው? fight እኮ ነው፣ East ና West ሳይሆን አይቀሩም ብለው ተንቀጠቀጡ። ከዚህ ይሰውረን አልልም። ለምን መሰላችሁ? በጊዜ ለልጆቻችን ሁሉን ነገር ከነገርናቸው ከብዙ ነገር ይሰወራሉና ነው። ግድ የለም አንዳንዴ ልጆቻችንን ሰብሰብ አድርገን በአማርኛ እኛ ኢትዮጵያውያን ነን፣ እናንተም የአበሻ ደም ያላችሁ ኢትዮጵያውያን ናችሁ። ከፍ ስትሉ በሀገራችሁ ላይ ተቀብራችሁ ሳይሆን ኑሮና እድገታችሁም ይሁን ብላችሁ ምከሯቸው። ከዚያ አስዮ ቤሌማ አያስደነግጣቸውም። አበቃው። Oh, አድማቻችን ባለፈው ዝግጅታችን አዲስ አበባ የሚገኘው ሳሚ ባህር ማዶ ላለችው ፍቅረኛው ሰላም የላከውን ደብዳቤ ማሰማታችን ይታወሳል። ደብዳቤው የደረሳት ሰላም መልስ ልካለችና እነሆ ያንን መልስ እናቀርብላቸዋለን። ሳሚ ምን ያህል እንደማፈቅርህ ታውቃለህ አይደል? ያኔ ወደ ቤሩት ከመምጣቴ በፊት የገባውልህ ቃል ኪዳን ዛሬም እንደተጠበቀ ነው። አንተ ግን ፈጽሞ ልትረዳኝ አልቻልክም። የአረብ ሀገር ኑሮ አድካሚ ቢሆንም ወደ አገር ቤት ለመመለስ ግን ጊዜያቶችን እንፈጃለን የኔ ፍቅር። እኔም እነሆ አሁን ሶስተኛ ዓመቴን ይዣለሁ። ታዲያ የቆየሁትም ተመችቶኝ አይደለም። እኔ እንጃ ለምን ዛሬ ነገ እያልን እንደምንቆይ ለራሴ ግራ ይገባኛል። እኔም ሆንኩ መሰሎቼ ምን ይዤ እያልን ነው ወተን የቀረ ነው። እናም እናም የኔ ፍቅር ለስካሁኑን ይቅርታ ጠይቃለሁ። ነገር ግን አሁንም ትንሽ ታገሰኝ፣ በቅርቡ መለሳለሁ እስከ ዛሬ ደክሜ ባዶ እጄን በመጣ ሰውስ ምን ይለኛል? ምናልባትም እንዳንተ አባባል ሌላ ሰው ወድጄ ሊመስልህ ይችላል። ግን ፍቅሬ ፈጽሞ ፈጽሞ አላደርገውም። ንጹህ ፍቅርህ ሌላ ሰው እንዳላይ አድርጎኛል። በናፍቆትህ ምን ያህል እንደተጎዳው ታውቃለህ። እናም እመነኝ ቃልህን ስጠብቅና በፍቅር ስሰቃይ ነበርና የቆየሁት ዛሬም ያንተው መሆኔን አረጋግጥልሃለሁ። ምናልባትም ሴቶች አረብ ሀገር ወጥተው ለምን ይቀራሉ ለሚለው ጥያቄ ግልጽ እንዲሆንልን ከአረብ ሀገር ለእረፍት የመጡትን ጠይቃቸው። እንዲያውም አሁን በቅርቡ ከኛ ቤት ጀርባ የእነትዬ ትዕግስት ልጅ ታውቃታለህ አይደል? ታዲያ እሷ ከሰባት ዓመት በኋላ እናቷ በጠና ስለታመሙ ቶሎ ድረሽ ተብላ ወደ ሀገር ቤት ልትመጣ ነው። እንደውም ከሷ የተወሰኑ ግንዛቤ ታገኛለህ ብዬ አምናለሁ። የኔ ፍቅር እባክህን ትንሽ ታገሰኝ፣ እመለሳለሁ። አፈቅርሃለሁ። ሰላም ከቤሩት So don't ሰውየው ባንክ ይገባና ሰራተኛዋ ምን ልታዘዝ ስትለው እዚህ የማይረባ ባንካችሁ ውስጥ አካውንት መክፈት ፈልጌ ነው አላት። ሰራተኛውም በስልቡ ተበሳጭታ ጌታዬ በስነ ስርዓት መናገር አለቦት ስትለው ሰውየው ምን ያጨማልቅሻል? አካውንት ለመክፈት ከአንቺ ጋር መዳረቅ አለብኝ? አሁን ጭቅጭቁን ተይና አካውንቱን ክፈቺ አመዳም ሲላት ሰራተኛዋ ብድግ ብላ አለቃዋን ይዛ መጣች። አለቅየው ስሙ ጌታዬ፣ ይህ ባንክ የተከበረ ባንክ ነው። እናም በስነ ስርዓት የሚፈልጉትን ነገር ይንገሩን ሲለው ሰውየው ይሄ ጨምላቃ ባንካችሁ ውስጥ ሎተሪ የደረሰኝን አንድ ሚሊዮን ብር ለማስቀመጥ ፈልጋለሁ ሲለው አለቅየው እና ታዲያ ይቺ ጨምላቃ አላስተናግድ አለችህ አለው አሉ አድማጮቻችን ወደ ፕሮግራማችን መገባረጃ እየሄድን ነው። በ Ethiopian This Week ድህረ ገጽ ወቅታዊ የሆኑ የአገር ውስጥና ውጭ ሀገር ዜናዎችን ከማቅረብ ባሻገር ሌሎችም የምንሰጣቸውን አገልግሎቶች ልናስተዋውቃችሁ እንወዳለን። ልትሸጡት የምትፈልጉት ማንኛውም እቃ ካለ ያለምንም ወጪ በድረ ገጻችን ላይ ልናስተዋውቅላችሁ እንችላለን። የሚልኩልን እቃ ባህላዊ ልብሶች፣ መጽሐፍት፣ መጽሐፍ ስንል አዲስና አሮጌ የኤሌክትሮኒክስ እቃዎች፣ በሐኪም prescription የተደገፉ መድኃኒቶች፣ ጌጣጌጦች ወዘተ ሊሆኑ ይችላሉ። ለኛ የሚከፍሉን የአገልግሎት ክፍያ እቃው ገዢ አግኝቶ ሲሸጥ ብቻ ነው። ይህንን እድል ይጠቀሙበት። ሲልኩልን ታዲያ የእቃውን ምስል ማለት ፎቶግራፍ በዲጂታል ካሜራ አንስተው እርሶ ያዋጣል ብለው ከቀመሩት ዋጋ ጋር አንድ ላይ አድርገው ይላኩት። አድራሻችን administrator at Ethiopian dash this dash week dot com ነው። አድራሻችን እንደገና ደግመዋለሁ። administrator at Ethiopian hyphen እናደረግና this አሁንም hyphen week dot com ነው። ከዚህ በተጨማሪም በአቅራቢያው ሱቅ ሊያገኙት የማይችሉት እቃ ካለና መግዛት ቢፈልጉ ድህረ ገጻችን ውስጥ በመግባት የአራዳ ገበያ የሚለውን ክፍል ይጎብኙ። ዝርዝር የሆኑ መረጃዎች በሚገባ መንገድ ግልጽ ሆነው የቀረቡ መሆናቸው በቀላሉ ያሉበት ድረስ የሚፈልጉትን እቃ ልንልክሎ ዝግጁ ነን። አከፋፈሉም በአስተማማኝ መልኩ በ PayPal ስለሆነ በቀጥታ ያለምንም ችግር ሊደርሰን ይችላል። ተጨማሪ ማብራሪያ ቢፈልጉ አሁንም አድራሻችን administrator at Ethiopian this week dot com በሚለው መልእክቶ ይላኩልን፣ ፈጣን ምላሽ እንሰጦታለን። የኢትዮጵያን በሳምንት ድረገጽ በዚህ ብቻ የአገልግሎት አድማሱ ሳይወሰን ከዚህ የሚከተለውን ተጨማሪ ስራዎችን የሚሰራ መሆኑንም ልናስታውሶት እንፈልጋለን። ሀገር ቤት ውስጥ ላሉ ዘመድ ወዳጆ ሊልኩት የሚፈልጉት ስጦታ አለ ወይም surprise ሊያደርጉት የሚፈልጉት ወዳጅ አለዎት? ያገቡ ጓደኛዎችዎን፣ ትምህርታቸውን የጨረሱ ወዳጆችን የልደት ባላቸውን የሚያከብሩ ዘመዶችን በለተቀኑ ሳይውል ሳያድር የሚልኩት ስጦታ የቤታቸውን ድረስ ሄደን ለመሄድ ለማድረስ ዝግጅቱን አጠናቀን ጨርሰናል። እርስዎ በሚፈልጉት መጠንና አይነት ያዘዙንን ስጦታ እናደርሳለን። ለተጨማሪ መረጃ በአድራሻችን ይጠቀሙ። እንድንደውልልዎም ስልኮን ይተውልን፣ እናነጋግሮታለን። ምን ማድረግ እንዳለብንም እናማክሮታለን። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራም በዚህ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ቸር you.